العالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فإن خير الحديث كتاب الله وخير الهدي هدي محمد بن عبد الله وشر الأمور محدثاتها كل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يحفظنا وإياكم وجميع المسلمين من شر البدع وأهلها كما نسأله سبحانه وتعالى أن يجمعنا على الوحيين كتاب الله وسنة رسوله صلى الله عليه وسلم ወንድሞቼ ይህን ትምህርት የምትከታተሉ ተፍሲር ትምህርት የምትከታተሉ ሁሉ ከሱረቱ ልአንዓም የዛሬው ትምህርት ከሱረቱ ልአንዓም ከሰማንያ አራተኛው ላይ እንነሳለን ከሰማንያ አራተኛው ላይ እንጀምራለን እንደዚህ ነው ووهبنا له إسحاق ويعقوب ووهبنا له سطنوا على الله لمن له ما نو لا إبراهيم لا إبراهيم سته تيت إسحاق ويعقوب إسحاق يمبال لج يعقوب يمبال يلجلج يعقوب ابن إسحاق ابن إبراهيم لجنم يلج ما نسى كلا هدينا تشونم أنهم من قد መንገድ መርተናቸዋል ألا لله ወኑሕን ሀደይና ሚን ቀብሉ ከነሱ በፊትም ከኢብራሂምም በፊት ኑህንም ቀናው መስመር ላይ አርገነዋል ቀናውን መንገድ አስይዘነዋል ወሚን ዙርየቲህ ከኢብራሂም ዘሮች መካከል ዳውድ ሱለይማን وأيوب ويوسف وموسى وهارون نبي داود نبي سليمان نبي أيوب نبي يوسف نبي موسى نبي هارون وكذلك نجزي المحسنين لنوچن ملكا مادراجي وچن هلو لكن ديهنهم من من الداتشو طروك سروت ارو زريانا رجل الله شوالن إبراهيم لإسلام يتاقلس لنبرة هداية يالاتشو لجوش ستناتشو إلى الله سبحانه وتعالى وزكريا ويحيا وعيسى وإلياس زكريانم يحيانم عيسانم إلياسنم ستنوا لإبراهيم إلى ومن ذريته داود هدينا من قبل ومن ذريته وهبنا له إسحاق وإن بولستم للتعفة كلا وإسماعيل وليسعى يسعى وإسماعيل وليسعى دينه من نببه يساع لله يسعى إلى وليسعى نبي يسعى نبي يسعى مبال نبي نبره ኢስማዒል፣ የሳዕ፣ ዩኑስ፣ ሉጥ እነዚሁም ሂዳያ ሰጥቻቸዋለሁ። ወኩለን ፈضልና ዐለ ልዓለሚን እኒህን ሁሉ ነቢያት ከዓለማት ኸልቅ በጠቅላላ መርጠናቸዋል። የኸልቆቹ ሁሉ ምርጥ ነቢያት ናቸው። የነቢያቶች ምርጥ ደግሞ ኡሉል ዐዝሞቹ አምስቶቹ ናቸው። وكلا فضلنا على العالمين ومن آبائهم وذرياتهم وإخوانهم ከአባቶቻቸው ከዘሮቻቸው ከወንድሞቻቸውም አለ አላህ ወጅተበይናሁም መረጥናቸው ወሀደይናሁም ኢላ ሲራጢን ሙስተቂም መረጥናቸው ምርጦች ናቸው እነዚህ ነቢያቶች ከዚያ የበለጠ ሀደይናሁም መርተናቸዋል إلى صراط مستقيم قد ودعلو مسمر مرتنا الشوال على الله ذلك هدى الله يهي هداية يا الله سبحانه وتعالى كانت شانو يهدي من, من يشاء ذلك هدى الله يهدي به من يشاء من عباده كباروت مهكل يمرت አቸውን የሚያቀናበት የሚመራበት ምርጡ መንገድ ማለት እሱ ነው ይላል ወለው አሽረኩ እኒህ ነቢያቶች አላ ከታች ጀምሮ አያረጉትም እንጂ ቢያሻርኩ ታዲያ ትልልቆች ናቸው ምን ሊሆኑ ምን ሊደረጉ የትልቅነት ሚዛ ፈضልናሁም على العالمين አልተባለው ነበር هديناهم واجتبيناهم አልተባሉ ቢሆንም ወለው አሽረኩ ቢያጋሩ በአላህ ሸይአማ ምንም ነገር ቢያጋሩ ወለው አሽረኩ የውመማ አንድ ቀን ተሳስቷቸው ቢያጋሩ በአላህ አድና አንድ ቀን ማይታለፍም ያ ሁሉ ነብይ ሆኖ ያን ሁሉ የሞተበት የተገረፈበት የሞተ የተጋደለበት ላ ለሐቢጡ عنهم ما كانوا يعملون መስራት የሚችሉትን ሁሉ የሰሩትን ለመስራት ለአቅመ አዳም ደርሰው መስራት ከጀመሩ አንስተው የሰሩት ነገር ሁሉ በሙሉ ገደል ይገባ ነበር አለው ታዲያ ይሄ ሁሉ ነብይ እንዲህ ተብሎ ቁርጡ ከተነገረው በቀን አስር ጊዜ እየከፈረ የሚውለው خلق ለምንድን ነው ራሱን የሚያዝናናው መዓት ነገር እኮ ነው ለሽርክ አደጋ አፋፍ ላይ የሚደርስ አግምታችሁ አያውቅም እንዲሁ እየቀለድ እየተጫወት ምናምን እያልክ አንዳንድ ጊዜማ ልብህ ህው ይሄዳል የሆነ ነገር ታዳንቅ ታዳንቅና ታዲያ አሁን ይሄ ሰው እንዴ አትልም አንድ ትናንት ላይ ያነበብኩኝ አብል ሐሰን ሻዝሊ የሚባለው ሰውዬ ምን አለ ይላል ሸሪዓ ለጉሞኝ ነው እንጂ ሸሪዓ ባያግደኝ ኑሮ ነገ የሚሆነውን ነገ ወዲያም የሚሆነውን ከዚያም በኋላ የሚሆነውን ነገር እነግራችሁ ነበር አለ علم الغيب لو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون محمد صلى الله عليه وسلم سيد البشر سيد الخليقة جميعا لو كنت أعلم الغيب لاستكثرت من الخير غيب ما نورو بيهون نورو غيب بنور بنورو لاستكثرت من الخير خير የሚባል ነገር አበዛ ነበር አብዝተዋል ነብዩ ሰለላሁ ዐለይሂ ወሰለም ግን غيب ላይ ምን ሊሆን ምን እንደሚጠበቅብኝ ምንን መቼ እንደምሞት ማቅ ቢሆን ኑሮ وما انا ان انا الا نذير وبشير لقوم يؤمنون እኔ ለሰዎች ለማስፈራራ ለማብሰር የተላኩ ነብይ እንጂ ከዚያ በላይ የመጣሁ አይደለሁም إذا محمد صلى الله عليه وسلم لم يدعي علم الغيب من يظن أن محمد صلى الله عليه وسلم نبي غيب بتقل لا يا قالوا يعلم الغيب كله قد خسر خسرانا مبينا النبي صلى الله عليه وسلم اطلع على غيب على أشياء غائبة بتعليم من الله سبحانه وتعالى فلا يظهر على غيبه أحدا وبعدين إلا من ارتضى من رسول لسما فإنه يسلك من بين يديه ومن خلفه رصدا ليعلم أن قد أبلغوا رسالات الله رسالات ربهم وأحاط بما لديهم وأحصى كل شيء عددا ولو أشركوا لحبط عنهم ما كانوا يعملون أولئك الذين آتيناهم الكتاب والحكم والنبوة እነዚህ ከታች አነሳናቸው እስካሁን የደረደርናቸው ሰዎች ሁሉ መጽሐፍ የሰጠናቸው ተውራት ኢንጂል ፉርቃን ዘቡር ሱሑፍ የሰጠናቸው እንጂ ወልሑክመ ዳኝነት በኸልቃቸው መካከል ህክም እንዲሰጡ ወኑብወተ ነቢይነትንም ፈኢን የክፉር ቢሃ ሃኡላ እነዚህ ካፊሮች ይህንን አናቅም ብለው ቢክዱ ቢተውት فقد وكلنا بها قوما ليسوا بها بكافرين ለነሱ ይብላኝላቸው እንጂ የማይክዷት ሰዎች አሚን ብለው የሚቀበሏት ሰዎች መድቤላታለሁ አለ አላህ فقد وكلنا بها بالإسلام بالرسالة بالنبوة قوما ليسوا بها بكافرين فإن كذب هؤلاء فإن كذب, كذب بها هؤلاء فإن يكفر بها هؤلاء أهل مكة زعماء مكة كفار مكة عنا قم لو بكروا فقد وكلنا بها قوما ليسوا بها بكافرين أهل المدينة فإن يكفر بها هؤلاء النزيل نابو جيل نابو لهاب አቡ ለሃብ بيهدو فقد وكلنا بها قوما ليسوا بها بكافرين ቢሃ بكرنا ان عمر ان عثمان ان علي وكلنا አሊ ወክለናል ማለት ነው ሁሉም አልካደም ወሊላሂ منهم من آمن ومنهم من كفر فإن يكفر بها بالنبوة ويحتمل أن يكون الضمير واعدا على هذه الأشياء الثلاثة الكتاب والحكم والنبوة هؤلاء يعني أهل مكة قال ابن عباس وسعيد المسيب والضحاك وقتادة والسدي وغير واحد لقد فقد وكلنا بها قوما ليسوا بها بكافرين أي يكفر بهذه النعم من كفر بها من قريش وغيرهم من سائر أهل الأرض من عرب وعجم ومليين وكتابيين فقد وكلنا بها قوما آخرين أي المهاجرين والأنصار وأتباعهم إلى يوم القيامة فقد وكلنا بها ليسوا بكافرين ليسوا بها بكافرين أي لا يجحدون منها شيئا ولا يردون منها حرفا واحدا بل يؤمنون بجميعها محكمها ومتشابهها جعلنا الله منهم بمنه وكرمه وإحسانه دمو እምነት ማለት እንዴት ያለ እምነት መሰላችሁ ካፊሮቹ ሲክዱ አይን የላቸውም የፈለገው ተአምር እንኳን ቢያሳዩአቸው አልተቀበሉም አማኞቹ ደግሞ ሲያምኑ ሙልጭ ብለው ነው ጥልቅ ያሉት አብዱላህ ብን መስዑድ ረዲየላሁ ተዓላ አንሁ ወአርዳህ አንድ ቀን መዲና ከሄዱ በኋላ ማለት ነው ወደ መስጂድ የመጡ ነብዩ አለይሂ ሰላቱ ወሰላም መስጂድ ውስጥ ሆነው ቁጭ በሉ ቁጭ በሉ ሲሉ ሰማቸው እጅሊሱ እጅሊሱ ሲሉ ሰሙ አብዱላህ ብን መስዑድ ገና ወደ መስጂድ እየሄዱ እኮ ነው አሁን አንተ የምትረዳው ገብቼ እሳቸው አጠገብ እቀመጣለሁ ነው የምትለው አይደል ላ ጊዜ አልሰጡም እጅሊሱ እጅሊሱ ሲባል ቁጭ እዚያው አሉበት ቦታ ነቢ አለይሂ ሰላቱ ወሰላም የሚሏቸውን የሚነግሯቸውን ነግረው ሰሃቦች ወጡ አብደላ ቁጭ ቁጭ አሉባት ቦታ ሰዎቹ ሰዎቹ አንተ ምን ሆነው ነው ምን ነው ቁጭ ብለሃል አትመስልም ነቢ ቁጭ በሉ ብለው ነቢ አለይሂ ሰላቱ ወሰላም ቁጭ በሉ አሉ ለምን ቁጭ በሉ እንዳሉ እኔ በምን አውቃለሁኝ አይ እንዴት እንደሚቀበለው ትንሽ ታዊል እንኳን የለም አስርን በኒ ቁረይዛ እንጂ እንዳትሰግዱ አሉ አለ لا يصلين إلا العصر إلا في بني قريظة تنسسوا ولا بني قريظة إلى መሀል ላይ ፀሐይ ልትገባ ነው انقسم الناس إلى قسمين ግማሾቹ እንስገድ እንጂ አሱር እነ ሰላተ ካነ አለ المؤمنين كتابا موقوت ላ ዛሬማ በኒ ቁረይዛ ካልሆነ እንዳትሰግዱ ተብሏል እዚያ ነው የምንሰግደው አይ እኛ የተረዳ ነው ተሎኑ ለማለት እንጂ ይህን ያላሳልፉ ማለት አይደለም ሰገዱ ሌሎች አይሰግዱ ቀጥ ብለው ያሉ ዛሬ እኮ አስር አልሰገድንም ለምን እህር እርሶ በሊቁን ይዟ ስገዱ ስላሉ የሰገደ የለም ግማሾቻችን ሰግደናል ነቢ አለይሂ ሰላቱ ወሰላም እንዴት እንደሚያከብሯቸው አያችሁ የሆነ ተዊል እንዲህ ማሽ ማጠጋጋት የሚባል ተፍሲር የለም ዘይነብ ቢንቱ ጀሕሽ ነቢዩ አለይሂ ሰላቱ ወሰላም ለማን ሊደሯት ነበር ላል ለዘይድ ለዘይድ ሊያጫት ሄዱ ገና ወንድምየው ልድራት ነው እሷን ፈልገናት ነው ሲሉ ደስ አለው ነብዩ ሊያገቧት ነው ብሎ ያክስት ልጅ ናት ጠባል በኋላ አይ እኔ ለኔ አይደለም ለዘይድ ነው እንዴ ለዘይድ ለባሪያ عبد الذي كان يباع في السوق ابدا ነው እንዲያው እንግዲህ አሁን ለሷ ነው የፈለኳት እሷም ስትሰማ ቁጭ ብድግ አለች ወንድምየውም እንዴ እንደው ብንሰልምስ እንደው ይህን ያህል እንደው እንደው እንደው እንደው ብሎ ፍሪ አለ ما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ورد القرآن ስማቸውን ሊጠራ ጠጋ ብሎ ለጥቂት ነው ያመለጠው ለሁላችንም እንዲያገለግል ነዋ ለዘይነብ ለፋጢማ ቢል ኑሮ እዚያው ቀረ ወረደላት እያልን ዝም አሁን ለማንህም ነው የሚያገለግለው ይሄ ما كان لمؤمن ማለት ነው ለአብደላ መሰሎች ማለት ነው ለአብዱላህ ብን ጀሽ መሰል ወንድም ነኝ ብሎ ቁጭ ድግ ለሚል ለእህቱ ባል ማንነቱን መርጣለሁ እኔ ካልመረጥኩ የሚል ወላ ሙእሚነት እሷም እንዴት እኔ እንዲደፈራለሁ የምትል ሴት ወላ የሌለባትም አየኩነ ለሁም الخيرة من أمرهم አላህና መልእክተኛው ከመረጡ በተለይ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ለአንቺ ባል ይሆናል እቺ ለአንተ ሚስት ትሆናለች ካሉ በኋላ ምርጫ ሊኖራቸው አይገባም አለ የሚያሰው ዛሬ ቢሆን ምንድነው እንዴ እማ ትዳሩን እኮ የሚይዘው እኔ ነኝ ገባው እኮ እኔ ነኝ እንዴ ነው እናንተ እንዴ ነው ሰው የሚመርጥልኝ አይደለም የሚለው ጎረምሳ ሁሉ እነሱ ምንድነው ያሉት አንተ ናገረ ስለኛ ስለኛ ስለኔ ጋብቻ ይሄን ያህል አሳስቦ ሰማይና መሬት የሚያወራበት ጉዳይ ሆነ አዎ ለምንም ይስጥ ተቀብያለሁ ገባች እማትፈልገው ባል ትናንትና ፍየል ጋራ በጋራ ግመል ጋራ ዋጋው ስንት ነው ይባል የነበረ ሰውዬ ዛሬ ባል አርጋ የቁረሽያ የቁረሾችም የምርጥ ምርጥ ናት እኮ አገባች። እንደምንም ተገፋፍቶ የተገባት ዳር ድሮም ብዙ አያምር አይቆይም ማለት የሆነ እንከን አለው። እሷ እንግዲህ ልክክ ነው የምትለው፣ ግን እሷ ፊት ትቢት ስላሳየችው ይሆናል ዘይዳ ሰለችችው። ዘይድ እኔ ልፈታ ነው አረግበት ኧረ ሰው እንዳይሰማ أمسك عليك زوجك ምክሩን እንኳን ቁርአን አወረደው እኮ أمسك عليك زوجك ሚስትህን እንዳትፈታ አረ እኔ ወላሂ በቃኝ እንግዲህ ሞራሏ የበለጠ ነው አይደለም አሁን ትናንት ያን ያልተመረቃ ተው ይሄ አይሆነኝም ብላ ለምን አይ ይሆንሻል ተብላ ከአላህ ከነቢ ታዛ የገባች ሴት እንደገና ደግሞ ተንቃ በቃኝ አረ ያልፈልግ ነው አይኔን ግንባር ያድርገው በዚህ ሰዓት እሷን ነው አላህ እየተከታተላት ያለው ልብ በል ትናንትና አላገባም ስትል አግቢ ስትባል እሺ የአላህ ትእዛዝ ከሆነ ከዚያ በኋላ ደግሞ ንቄሻለሁ ስትልስ ድሮ እንዲህ ምናምን አላለችም አምር አላህ ነው አለች فلما قضى ዘይዱ ሚንሃ وطرا زوجناكها ድሮም ያለ ቦታዋ እንደገባች እናውቃለን ነው የሚለው አላህ ይቺ እኮ ይችን የመሰለኝ ሚስት ለአንተ ነው የምትሆነው አቡበክር አይተካ ዑመር አይተካ የዚህችን ልጅ ሞራል የሚሸፍነው ለአንተ መዳር ነው ስለዚህ ማንም ሲለመን አሁን ወንድም የታለህ ማን አለህ ብለን አንተን አንልም እኔ ድሬሃለሁ አሁንም እኔ ያለሁ ማን አለ ይላል እንዲያበላ አይባል ወረዳ ቁርአን فلما قضى زيد منها وطرا زوجناكها እኔ የሚገርመኝ طاعة طاعة صحابة رسول الله صلى الله عليه وسلم رجالا ونساء هكذا እንዲህ ነው የሚያምኑት فإن يكفر بها هؤلاء فقد وكلنا بها قوما ليسوا بها بكافرين أبو جهل ሚዕራጅ ወጥቼ መጣሁኝ ቤተል መቅደስ ደርሼ መጣሁ ሲሉት አላህ አንተ አታፍርም እኛ ስንት ዓመት ወር ደርሰን ነው ምን አንድ ወር ነው የሚያስከደው ሁለተኛ ወር ነው የምንመለሰው አንተ በአንድ ሌሊት አዋረ ሌሊትም አልፈጀብኝ እንዲያውም እዚህ ስመለስ እንዲያው አሁን ይህንን አባባል ሰው ፊት ትናገረዋለህ አዎ ያስተባብር ጀመረ ስብሰባውን የሚጠራው የአላህ ጠላት ነው ስብሰባ ሊያደርግ ሰማ ጉዳችሁን ስሙኑ ተሰብሰቡ እያለ ጉዳቸውን ሊሰሙ ከሚጠሩት መካከል አቡበክር ነበሩ አሉ መንገድ ላይ ያገኛቸው ነብዩ ከማግኘታቸው በፊት አቡበክር የሚያውቁት ጉድ የላቸውም እብን አቢ ቁሐፋ አላቸው አቤት ዛሬ የሆነውን ሰማህ ምን ሆነ ጓደኛ እኮ በይተል መቅዲስ ደርሼ ከዚያም ከዚያም በላይ ሄጃለሁ ይላል። እኔ ማውቀው ስለ ቤተል መቅዲስ ነው፣ እሱ ደርሼ መጣሁ ማታ ይላል። አቡበክር ሲዲቅ አይልም አላሉ። አንተ ብትሆን አሁን እንዲህ ያለ እኮ ገሌ ስትባል በአቅልህ የማትቀበለው ነገር ከሆነ አይልም ነው ብለህም የምትከራከረው አለበለዚያ ምን ነው እንዴ አበደ እንዴ ሰውዬ እንደው አሁንስ እንደው ሁሉን እሺ እሺ ስንለው ጊዜ ነው አይደለ ሌላው አማራጭ የሚሆነው አቡበክር ምንድን ነው ያሉት? ወዲያውኑ ያለ من غير تردد ይሏል። እንቃለ ሰደቅ እንቃለ ሰደቅ መሐመድ ካለ ይህንን አዎ እውነቱን ነው አይዋሽም። አንተ ታምነዋለህ? የአንድ ወር መንገድ ሄዶ መጥቶ ሌሊት ደርሼ መጣሁ ሲሉት አምነ እኔ ከዚህ በላይ አምነው የለ ከዚህ በላይ አዎ እንዴት እኔ አጠገቡ ቁጭ ብዬ ከሰማይ ወህይ መጣልኝ ብሎኝ እኮ ሲነግረኝ አሚን ብዬ እየቀራሁ እየተከተልኩ ነው ያለሁት። فإن يكفر بها هؤلاء فقد وكلنا بها قوما ليسوا بكافرين ይብላኝ በአማርኛ ይብላኝ ይባላል ታውቃላችሁ ይብላኝ ለእናንተ ይብላኝላችሁ እንጂ አማኝማ የት ያጣል ምን እዚህ ሁነ ሀበሻ ሆኖ የሚያለቅስላቸው خلق على አላህ ሰጥቷቸው እንደ ለነቢ አለይሂ ሰላቱ ወሰላም አፍሪካ ውስጥ ህዝቡ ሲጮህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለላሁ ዐለይሂ ወሰለም የአቡ ጀህል ሲነሳ عليه لعنة الله وعلى أتباعه وعلى أيه فإن يكفر بها هؤلاء فقد وكلنا بها ليس قوما ليسوا بها بكافرين ሽርክ አደገኛ ነው ያ ጀማዓ ይሄ ሽርክ የሚባል ነገር ሁሉንም የሚዳፈር ነገር ስለሆነ ቤት ያጠፋል ተጠንቀቁ ኡላኢከ الذين هدى الله እኒ ማለት እኒ ነብያት አላህ የቀናቸው መንገዱን ያስያዛቸው መስመሩን የመራቸው ሰዎች ናቸው فبهداهم በእነሱ መስመር اقتدي ተከተል ሃው ሊሰክታ ነው ሃኡ ሃኡ ሰክታ ይባላል ሱልጣንየ ማልየ ማሊየ ሃኡ ይሄ ضمير አይደለም ሃኡ እስተፍታ ይባላል እቅተዲ ነው እቅተዲ فبهداهم اقتدي اتبع قل بل لا أسألكم عليه أجرا ይሄን በማስተማሪ ለእናንተ ይሄን በመንገር ለእናንተ ክፍያ ደመወዝ ክፈሉኝ አልላችሁም አየህ ቁርአንን የመሰለ አኺራና ዱንያን የሚያስተምር ነገር ነግሮ ገንዘብ አልቀበልም በሉ አቡ ሐኒፋ ይሄን የቁርአን አያት አይተው እኮ ነው በየሰፈሩ ቁርአን አስተምረሽ አሊፍ አንድ ብር ባ ሁለት ታ ሶስት ጀመረ እኮ ሰው ያለ እንትን አፉ አይከፈትም። እንዴት ነችና የ የኪታብ መግለጫ የሚለው ጠንቋይ ነበር። ጠንቋይ ኪታቡ አይከፈትም እያሉ አላል የለም የኪታብ መግለጫ አታውቁም እናንተ ላይ አልደረሳችሁበትም። እናትና አባቶቻችን ዘንድሮማ ጉድ ሆነ እኮ እኔም ኪታብ ያቀራኝ ሰው አንድ አንዱም ሰው ገንዘብ አልጠየቀኝ ያውም እንደኔ እንግዲህ አልፊ የለም ደነዝ ባህሪ የለኝ ምን የለኝ አደብ የለኝ ይህን ሁሉ እየረበሽኳቸው አቅርተውኝ እንደውም እየለመኑኝ ነው ወላሂ አቀሩ እየለመኑኝ እንደው አንድማ ይሄጃ አንድ አገርማ እንደው እርግጣው የቀራሁበት አንዳንዱ ቦታ ቤተሰብም ስላለ ሊሆን ይችላል ምናልባት የቻሉኝ የመጀመሪያው እህት ያለች አላህ ይርሐምሃ ምን አረጋለሁ ብለው ይሆናል የቻሉኝ ግን እማያውቁኝ ሀገር ሄጄ እየቀለቡኝ እያበሉኝ ልብስ ሲያልቅብኝ ከልብሳቸው ልብሳቸው አንስተው እየሰጡኝ አጠሩ። ለምን? ይኸው ነቢ ሰለላሁ ዐለይሂ ወሰለም ተነገራቸዋ። ምን በሉ? ደሞዝ እንዳትጠይቅ ቁል በል ላ አስአሉኩም ዐለይሂ አጅራ። ደሞዝ ፈርተ ከሆነ አሁን እኮ ቁርአን ቤት ያልከፈለ ይባላል የለም WhatsApp እያስተማረ ስሚ ትፈልጊያለሽ፣ ትከፍያለሽ፣ ክፈይ። ማትከፊ ከሆነ እንዳትደውይ እ block አረግቼ ከ group እሺ፣ ሪሙቭ ሰርልሻለሁ የለም እንደዚህ አቡ ሐኒፋ አቡ ሐኒፋ ሰላት እያሰገድክም ደሞዝ ልትወስድ ነው አሉት አቡ ሐኒፋ ለአላህ የምትሰራው ታዲያ ምን ሊሆን ነው ነው የሚሉት አቡ ሐኒፋ አንዱ የበየመስጂዱ ሁሉ ደሞዝተኛ ደሞዝተኛ ደሞዝተኛ ሆነ እንግዲህ ኮሚቴ አይሳካለትም የሙስሊም ኮሚቴ ወቅፍ የለው ምን የለው እየለማመነ ነው ጁማ እስከሚደርስ ብሎ አልደሞዝ አልከፈለውም ላሉ ሰውየው ቢያቸው ቢያቸው አይከፍሉትም ቆይ ሰራላቸዋለሁ ብሎ መግሪብ ይቃም ተደረገ ያው እነሱ ኢማም አላቸው ደሞዝ ያልተከፈለው ኢማም ቢሆን ማለት ነው ቀጥ አብሮ ሰው ጋራ ለሸሁ አይ አላስቸግርም። ምን ነው አይ ደሞዝ አልተከፈለኝም። ገባነ ግን መስገዱ ታዲያ መች ይቀራል አለ አንድ ነገረኛ። መስገዱ አይቀርም ባለ ባለሆነ ለራሱ ቢሆንም እንዴ ማወቅ አለበት ህዝቡ ያልተከፈለኝ መሆኑ እየተከፈለው የሚሰግድና ሳይከፈለን የሚሰግድ ሰዎች እኩል ሊሆን ነው። አንዱ እኮ ነው የሆነ ኢማም ወቅሳለሁ ብሎ ሼህ አላቸው ኮሚቴ ነው ያው ኮሚቴ ጃሂል በእድለኛ ነው የሚዳኘው ለመሆኑ ባይከፈልሁ ምን ልታደርጉት ነበር ሶላቱን ልተውት ነበር ላንያው እየተከፈለው ስራ ጠብቀው ያልተገኘው ባይከፈሉ ኑሮ ላንያው ሰላቷ ልታሳልፋት ጀማዓት መጡም ነበር እኛ እንሻላለን ማለት ነው እኛ እኮ ምንም አይከፈለንም እዚህ አይደል ዝም ብለን ስንመጣላችሁ አስሉ على تبليغ رسالة ነብያን አንዱ ነብይ እንኳን ክፈሉኝ አላለም አንድም ዓሊም የለም እኔ ሀበሻ ዑለማ የለም አንድ ሰው ሲያሰግድ ተያዝ ክፈሉ ይችላል አየሁ አሁን አሁን ያለው ነገር ሰው በረካ ጠፋ አይ እንደው ምናምን አልገባን አለ እንዴት ይገባሃል መንሀጁን ለቀሃል ያካለገ ይተል አርጎማ ሻሃት ሸሆቻችን እኮ ሻጠሩ አምጥቶ በሬ ሰጥቷቸው ይሄዳል እኮ አምጥቶ መቶ ኪሎ ጤፍ ለቤት አስቀምጦ ይሄዳል። ጨለም በጨለማ ነበር አንድ አንዱ ሼህ ሰዎች የሚያመጡት በጨለማ ነበር ይዘው የሚመጡት ወሽ ያሉ ሀያዬ ቢያመጡና እዚህ ብለው በሩን ቆርቁረው አስገቡ ቃለ ውጭ ብለው ነው የሚሄዱት ማንነታቸው እንዳይነገራቸው እንዳያውቁ ይሄማ ቢደረግ ምን አለው ነብዩ አለይሂ ሰላቱ ወሰለም ሀዲያ ይቀበሉ ነበር አይደል ሀዲያ ቢቀበሉ ምን አለ ደሞስ ሊከፈል አይገባም የሚያቀራ ሰው እውነቱማ ከሆነ ግን እኔ ከበደኝ ካልከፈልሽ ብሎ ካደርግሻለሁኝ ይሁን ይቀጥል ይሄ ጥሩ ነው አንዷና ለምን አላከተምሽም ጓደኞቿ አከተሙ አከተምነው አንቺ ለምን አላከተምሽም አለቻት ወላሂ ስራ ቀንሶብኝ ነበረ በአገር ቤትም ብር አምጪ ምናምን ሲሉኝ መክፈል ሳቆም አቆሙኝ። እንኳን አስተማሪውን አላወቅኩት አልኳት። እኔ መቼም ሰዎች ተዋውለው እንኳን መውሰድ ግድ የለም እኮ ይዋዋሉም አሉ እና አቡ የለም ችግር የለውም ምክንያቱም አለበለዚያ መስጂዱን ባዶ ታስቀሩታላችሁ ነው የሚሉት እና አቡ እና አቡ እንደኔ ያለን ነገር ይሄ ትምህርት አይቀበሉም አቡ ሐኒፋ ናቸው እንጂ አንዱ አቡ ዩሱፍና መሐመድ ደረሶች ናቸውና በዚህ ላይ ከልፈዋቸዋል ብለን እናወራለን ፈትዋም ይያዘው እና አቡ ዩሱፍ ነው አለ እንዴት አቡ ሐኒፋ ሀብታም ስለሆኑ ነግደው ስለሚያድሩ ይሄ ራሳቸው ሎች ያድሩ ስለነበረ ነው ከአቡ ሐኒፋ ሌላ ያሉት ዑለማዎች እነ ሻፊዒ እና አህመድ ብን ሐንበል እና አቡ ዩሱፍ እና መሐመድ ይፈቀዳ ብለዋል እነሱ ናቸው የህዝቡን ችግር የተረዱ አለበለዚያ ሁሉም ሰው ይስራ ቢባል ቋሚ ኢማም አይኖርም ነበር ቋሚ ሙአዚን አይኖርም ቋሚ ቁርአን አስተማሪ አይኖርም ሲመቸኝ ሲመቸኝ እያለ ነው የሚሆነው ነው ሰው አርጎለት በፈቃደኝነት ካደረገ ምንም ችግር የለም ግን ሙቃቢል ካልከፈልከኝ አላስተምርም ካልከፈልከኝ አላሰግድም ካልከፈልከኝ እንዲህ አልልም በፍጹም አንዱ ላንቃዬ ሲደርቅ እያመሸ በባዶ በቁርአን ያልታደለ በዘፈን ላንቃው ሲደርቅ ያመሻል በአላህ ቁርአን ላንቃ መድረቅ አይደለም በምን አይሰነጣጠቅም <laughs> نعم أولئك الذين هدى الله فبهداه مقتدي የእነሱን አርአያ ተከተል ለአርአያነት የሚበጁ እኒህ ናቸው ያ አላህ የእያንዳንዱን ነብይ ታሪክ ብታው قصص الانبياء لابن كثير ሌሎችም መሻይኾች የጻፉትን ብታነቡላቸው ያ አላህ እንኳንም የነዚህ ወንድሞች ሁኛለሁ እንኳንም የነዚህ ሰዎች ተከታይ ሁኛለሁ ትላለህ የማንም ሰው ታሪክ አይጣፍጥህም የነብይ ታሪክ ካለ የአንድ ነብይ እስቲ ቢያንስ ነይታችሁ የአንድ ነብይ ከስር መሰረቱ ለማወቅ ሞክሩ የሁሉንም ይከብዳችሁ ይሆናል ግን የአንድ ነብይ የረሱልን ሰለላሁ ዐለይሂ ወሰለም ወይ የሙሳን ወይ የዒሳን የአንዳቸውን በተለይ ከሀስከብ ከቀራኸው ይቺ ዓለም በቃ እምንት ሆና ነው የምታያት ምንም ነገር ዋጋ የሌላት ማትረባ ምትረባ ብትሆን ኑሮ እኒህ ነብያት አይለቋትም ነበር فقل لا أسألكم عليه أجرا إن هو إلا ذكرى للعالمين ኢስላም قران ቁርአን لا ለዓለማት ما ይሆን ዘንድ ነው للعالمين لجميع الخليقة لجميع البشر كيف ذكرى للمسلمين كائنا من كان يذكر تعالى أنه وهب لإبراهيم إسحاق بعد أن طعن في السنين قلبها لا إسحاقا ستنه وأيس هو وامرأته سارة من الولد سارانا ሚስታቸውና እሳቸው ተስፋ ከቆረጡ በኋላ فجاءت الملائكة وهم ذاهبون إلى قوم لوط يا سلام ملائكة لوطን ሰዎች ሊያጠፉ ሁለት መላእክት ባንድ ላይ ይዘው መጡ فبشروهما بإسحاق إسحاق من دم እንደሚወልዱ አበሰሯቸው فتعجبت المرأة من ذلك وقالت يا ويلتى أألد وأنا عجوز وهذا بعلي شيخا إن هذا لشيء عجيب يقرم الله አሊዱ አና አጁዝ እኔ እንደዚህ በቃ ደርቄ ምንም የሌለኝ ምንም ነገር የመውለድ እንትኑ የሌለኝ መስፈርቱ የሌለኝ ሴት ወልዳለሁ وهذا بعلي شيخا ባሌ እንዲሸምግሉ አርጅቶ إن هذا لشيء عجيب ይሄ የሚገርም ነገር ነው አሉ መላእክቶች ምን አሉ አተዕጀቢነ ሚን አምሪላህ አላህ ለሚያደርገው ነገር ነው የሚገርምሽ ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት እናንተ የኢብራሂም ቤተሰቦች የአላህ ረህመትና ረድኤት በጠቅላላ በእናንተ ላይ ይሁን ተብሏል ኢነሁ ሐሚዱን መጂድ አላህ ስብሓንሁ ወተዓላ ምስጉንና ከፍ ያለ ጌታ ነውና ይላል فبشروهما مع وجوده بنبوته ነብይ ናቸው በሚል وبأن له نسلا وعقبا መኖር ብቻ አይደለም ነብይም ይሆናል ዘር ማንዘርም ይኖረዋል ይላል የት አለ ዘር ማንዘር ይኖረዋል የሚል ምልክት አለ እዚህ የት አለ ያገባል ምናምን የሚል አለ وبشرناه بإسحاق نبيا من الصالحين سورة الصافات ላይ فبشرناها بإسحاق ومن وراء إسحاق ያዕቁብ እዚህ ላይ እዚህ ላይ እንደሚወልዱ የሚነግር ነገር አለ አለ አለ ፈልጉ ፈልጉ تظنوا أن علينا أن نتظن لا إسحاق ነብይ ይሆናሉ ኢስሐቅ ይወልዳሉ የሚል ቁርአን አለዚህ ነው የሚለው አንቀጽ አለዚህ ቦታ እ ጥያቄው አልገባችሁም ማለት ነው እ ምን የሚለው የኢስሐቅ መወራት ኢስሐቅ ማለት ያዕቆብ ልጅ ያዕቆብ መወራት የኢስሐቅ ልጅ አይደሉ ኢስሐቅ ወያዕቆብ ማለቱ ያዕቆብ ይወለዳል ነው እሳቸው አድገው ይወልዳሉ ማለት ነው ከዚያ በኋላ ከነሱ ወሚን ذريته داوود وسليمان وأيوب ويوسف ይሄ ሁሉ መነገሩ ዘር ማንዘር አለው ማለት ነው የሚያባዩ ከዚያ በኋላ وكلا فضلناهم على العالمين وهديناهم إلى صراط مستقيم ብሎ ለእያንዳንዳቸው የነቢይ አባል መሆናቸውንም ነገረ ማለት ነው طيب በግልጽ ግን በበሸርናህ بإسحاق ومن وراء إسحاق كسو بستجربة يعقوب ويولد لهذا المولود ولد في حياتكما فتقر أعينكما به كما قرت بوالده እንዲያው ልጁም ይወለዳል ያዕቁብም ማለቱን ነው የሚያመለክተው فإن الفرح بولد الولد شديد لبقاء النسل والعقب የልጅ ልጅ በቁምህ እያየህ የልጅ ልጅ ማየትህ ما شاء الله كمن نعم الله عز وجل ነው ቀጣይነት አለህ ማለት ነው የሚያመለክተው لله الحمد يا ربي لك الحمد كما ينبغي جلال وجهك فتقر أعينكما به كما قرت بوالده ولما كان ولد الشيخ والشيخة قد يتوهم أنه لا يعقب لضعفه <laughs> ከሸመገሉ በኋላ አይወልዱም ከአርባ በኋላ አይወልዱም ከተወለደም ትንሽ የሆነ ነገር ይበላሻል የሚል ፈረንጅ ዝም ብሎ የሚያወራው አለ አይደል እንደዚያ ብለው ሰዎች የሚጠረጥሩ ከሆነ ይሄው የልጅ ልጅም ሽሉ ይበላሻል ምኑ ይበላሻል የሚባል ነገር ያጋ የለውም وبولده باسم يعقوب الذي فيه اشتقاق العقب والذرية يعقوب وكان هذا مجازاة لإبراهيم عليه السلام حين اعتزل قومه وتركهم ونزح عنهم وهاجر من بلاده ذاهبا إلى عبادة الله في الأرض فعوضه الله عز وجل عن قومه وعشيرته بأولاده الصالحين من صلبه على دينه تقر به عينه كما قال فلما اعتزلهم وما يعبدون من دون الله وهبنا له إسحاق ወያዕቁብ ኩለን ጀዐልና ነቢያ ኢብራሂም የልጅ ልጆቻቸው ሳይቀሩ ነቢያት ነቢይ እንዲሆኑና ብዙ እንትኖች እንዲሆኑ ያደረገበት ምክንያቱ አላህ ስብሓነሁ ወተዓላን ብለው ለሱ ብለው ቤተሰቦቻቸውን ጥለው ሄዱ። የፈለገው እርምጃ ይውሰዱብን እንጂ አንተውም ብለው ማለት ነው። በመቼስ ለዲንህ ብለህ ስትለይ የምታጣው ምንድን ነው ቤተሰብ አይደል ወገን ነው የምታጣው ብቸኛ ትሆናለህ የህዝብ መሪ እንሰጥሃለን የዓለማት መሪዎች ያንተ ልጆች ይሆናሉ አላቸው አላህ نعم طيب من خصوصية نوح وإبراهيم وكل منهما له خصوصية عظيمة نوح عليه السلام لما أغرق أهل الأرض إلا من آمن به وهم الذين صحبوه في السفينة جعل الله ذريته هم الباقين نوح عليه السلام ዘጠኝ መቶ ሀምሳ ዓመት አስተምረው አስተምረው አስተምረው እምቢ ሲሉ ቅጣቱ ሲመጣ ማዕበሉ ሲመጣ እሳቸው ጋር አንዲት መርከብ ጋር የቀሩ ሰዎች ሲቀሩ ሌሎቹ በሙሉ ሰመጡ ከዚያ በኋላ የሁሉ ሰው የምታየው ከእሳቸው ጋር ከነበረው ህዝብ የተራባ ነው والخليل إبراهيم عليه السلام لم يبعث الله عز وجل بعده نبيا إلا من ذريته إبراهيم كمت بحالا دمو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 من ذريته داود ይህ ሚን ذريته ከዘሮቹ የሚለው ለኑህ ነው ያሉ ሰዎች አሉ አቅረቡ المذكورين ስለሆነ وهو اختيار ابن جرير وعوده إلى إبراهيم لأنه الذي سيق الكلام من أجله حسن لكن يشكل عليه لوط فإنه ليس من ذرية إبراهيم بل هو ابن أخيه ماران بن آذر اللهم إلا أن يقال إنه دخل في ذريته تغليبا وفي ذكر عيسى عليه السلام من ذرية إبراهيم أو نوح على القول الآخر دلالة على دخول ولد البنات في ذرية الرجل أه؟ ኢሳም የዚያ ዘር ናቸው በእናትም ቢሆን በእናትም የመጣ ዘር ይባላል ነው وما قدر الله حق قدره አላህን ተገቢውን ክብር አላከበሩትም إذ قالوا ያሉ ቀን ያሉ ለት ما أنزل الله على بشر من شيء الله በህዝብ በሰዎች ላይ ምንም አውርዶ አያውቅም ያሉ ለት አላህን አላከበሩትም አላህ ውርጃለሁ ያለውን ሰጥቻለሁ ያለውን የላከውን መልእክት አላከበሩም ما أنزل إياه قل من أنزل الكتاب الذي جاء به موسى نورا وهدى للناس يا لسو ልጆች መብራትና ቅኑ መመሪያ የሆነውን በሙሳ ላይ ያወረደውን መጽሐፍ ማን ያወረደው በላቸው ተጅዐሉነሁ ቀራጢስ ብጥስጣሽ ወረቀት ታደርጓታላችሁን ቱብዱነሃ ወቱኽፉነ ከሲራን ትንሾችን ይፋ ታረጋላችሁ ብዙዎቹን ግን ትደብቋቸዋላችሁ وعلمتم ما لم تعلموا أنتم ولا آباؤكم እናንተም ሆናችሁ አባቶቻችሁም የማያውቁትን ነገር እንድታውቁ ተደረጋችሁ ቁልላህ አላህ ነው ያወረደው በላቸው መን አንዘለ الكتاب قل الله الذي أنزل الكتاب بلو ثم ذرهم في خوضهم يلعبون ذرهم كذا تواتشو في خوضهم يلعبون በጥፋታቸው እየዋኙ እየዋለሉ ይቀጥሉ ተዋቸው وهذا كتاب أنزلناه وهذا إيه قرآن كتاب مذهفنا أنزلناه يا وررنا يهنا مبارك ረድኤት ያለው የሆነ በረካ ይዞ የመጣ በረካ ያለበት ሲቀራ ሲነበብ ሲደመጥ አንዲት ቃል ሲነግ ሲነገር አንድ በአስር የሚከፈለው ላ አቁል አሊፍ ላም ሚም ሐርፉን ወላኪን አቁል ألف حرف ولام حرف وميم حرف ألف لام ميم ثلاثة أيه የማን ንግግር ነው እንዲህ ሂሳብ የሚያስከፍል እስቲ በዓለም ላይ ንገሩ ሐታ የነቢያት ቃል ይህንን ተናግረህ አስር ታገኛለህ የተባልከው አለ አንብበኸው እንኳን አንቸልችለኸው አጅር የለህም ስንት አለ አስራ ሁለት ዓመት ስንት ዓመት ለፍቶ ምንም የሌለው ድንቁር ያለ አይኑ እስከሚጠፋ ድረስ አንብቡ አማ القرآن الماهر هنا يقرأ بدم يقرأ مع السفرة الكرام البررة ነው የከበደው ሳልነበብ ያለው ኢያከ ናዕቡዱ እያለ የቀረው ማለት ነው ለሁ አጅራን ለሁ እይሽ አጅራን ሁለት አጅር አለው ሁለት ክፍያ አለው ሱብሃንአላህ ይሄ ቁርአን ሙባረክ መሆኑ ትልቁ ምልክት ይሄ ነው ሙባረክ ነው وهذا كتاب أنزلناه مبارك مصدق الذي بين يديه ከሱ በፊት የነበረውን መጽሐፍና መመሪያ የሚያረጋግጥ ሆኖ የመጣ ولتنذر أم القرى ومن حولها የመንደር እናቶችንና በዙሪያው ያሉትን ልታስፈራራበት የመንደሮች የከተሞች እናት የአካባቢዎች የአገራት እናት ኡሙል ቁራይሽ መካ እንዴት ኡም መሃል ማለት ነው እምብርት ማለት ነው ከተማው ሁሉ ይሄ በአለም ላይ ሽር ጉድ የሚባልለት ከተማ ሁሉ ዋናው መካ ነው بشهادة القرآن እዚህ ነው እዚያ ነው የባህር ወለል መቅረብ መውረድ መውጣት የሚባል ነገር የለም ኡሙ القرى في ኡሙ الارض هي مكة هذه مكة ጉድ አገር እኮ ነው ጉደኛ ሀገር ናት እኮ መካ ማለት እንግዲህ መሬቱን ታውቃላችሁ እያያችሁት ነው አይደል አካባቢውን ዙራችሁ አይታችሁታል ምንም ነገር የለው ድንጋይ አፈር አቧራ ጋራ አይደል ያለው ግን መካ ላይ ሰግደህ አንድ መቶ ሺህ አንድ ሺህ አይደለም አንድ መቶ ሺህ አጅር ታገኛለህ ሌላ ሀገር ላይ ሰርተው አንድ የምታገኝበት ወይም የሆነ ነገር የምታገኝበት هذا هذا هذا المكان ይሄ መካ በጣም له آثار ነቢያት ሁሉ ያደጉበት ነቢያት ሁሉ የዘየሩት ሙሳ ዒሳ ሐታ ኑህ ሳሌህ ሉጥ እዚሁ አካባቢ ነው የሚነሱ አደም መቼስ እዚሁ ሰፈር ናቸው ስለዚህ ይሄ ሰፈር የአገሮቹ እናት ነው ይሄን መጽሐፍ ያወረድ ነው ይሄ ቁርአን የወረደው أنزلناه مبارك مصدق الذي بين يديه ولتنذر أم القرى ومن حولها ومن حولها ወደ ሰሜን ሄደህ እስከ ጫፉ ድረስ በቃ ጫፍ መሬት ማለቂያው ወደ ደቡብም ሄደህ እንደዚያው ወደ ምስራቅም ወደ ምዕራብም ድንበር የለውም ከለላ ክልል የለውም ቁርአን የመጣው ለዓለም ሊዳረስ ነው ማንም ያዳርሰው ማንም ያዳርሰው من إن أنت يسمى እኮ فليبلغ الشاهد منكم ايش الغائب النبي عليه الصلاه والسلام عرف على خطبه خطبوا من على خطبه بدل بك خطبوا بعلا كذا ولا من قالوا ما تقولون سلني من تشوف بتتيقوا بلغت الرساله اديت الامانه نصحت الامه من اللي قالوا نواو اللهم فشهد አላህን መስክርልኝ ይኸው መስክረውልኛል ያንተ ምስክር ቀረኝ ካሉ በኋላ فليبلغ الشاهد منكم الغائب አሁን እኔ ጋር ያለ የተገኘ የሰማ ላልሰማ ያዳርስ ለዓለም በሙሉ ማድረስ አለበት ደርሶታል ወይ የዓለም ህዝብ ትምህርት አሁን ኢስላም ደርሷል አሁን ለምን ዓለም ላይ በየቤታችሁ ላሉት ሰዎች እስላምን በትክክል ደርሷል ብላችሁ ታምናላችሁ? የኔና የእናንተ ቤተሰቦች እስላምን በደንብ ሰምተውልናል፣ አያስጠይቁም ብላችሁ እርግጠኞች ናችሁ? አንድ ሴት ልጅ አራት ወንዶችን ይዛ ጀሃነም ትወርዳለች አሉ። ማንና ማንን? ወንዶች አባቷን አንድ ባሏን ሁለት ወንድሟን ሶስት እ ልጇን አየው ለባል ስታገለግል ነው ለአባት ለባሉ የነበረው በቃ እሱም ይፈልጋት ለቡና ማፍላት ለወጥ መስራት ለሸሚዝ መተኮስ እንጂ ለምን ማለት ልጇ ከህፃንነቱ አንስቶ ትልቅ ሆኖ እንኳን በወጣ ቁጥር ወገባ ሲቆረጥ ለሱ ወንድሟ እንደዚሁ ሀከዛ አባት ወንድም ልጅ ባል ይህ ሁሉ ማህበረሰብ ግን እንዲያደርስ ሲሰሙ የፉክክር ደጃፍ ይመስለኛል ብዙዎች እህቶቻችን ኢስላም አልደረሳቸውም በደንብ አልተረዱም ብዙዎችን ተመልከቱ ጠይቁብኝማ አንዳንድ ጊዜ እንደ መሰረታዊ ነገሮችን ሳያውቁ ታገኛላችሁ። ወላሂ ትደነግጣላችሁ። ወንዱ በብልሃትም ይሁን በዘዴ ይሁን እንዲሁ ዝም ብሎ ሸፈንፈን ብሎም ያልፋል። ያለ ነው። ከዛ በኋላ ልጅ ወይም ያስተምራታል አባቷን ወይም ወንድሟን ባሏን ልጁ ምን በዛ ዜና ለወቅት ናም አልኡሙ መድረሳ እናት መድረሳ ነች። አዎ ግን መድረሳ ሳይሰራ ይሆናል። ለዚህ ነው ፈክተር ቢዛት ዲን ተሪበት የዳክ አሉ። እዚያ ምርጫው ላይ ራሱ እና እንትና ልጅ በአባቱ ላይ ያለው ሐቅ ምንድን ነው? ዑመር ብን ኸጣብ ጋር ከሆዶ ዑመር ብን ኸጣብ ፈሂመ ልእስላም ፈህመን ሰሒሐን እንዲህ ዝም ብሎ የሚቀለድበት አይደለም ትምህርት። አንድ ሽማግሌ ሄዶ ይኸው ይሄ ዑመር እያሰቃየኝ ይሄ ልጄ ነው ምናምን አላቸው አላቸው። ጥሩ ተብሎ ተጠራ። አንተ ምንድነው አባትክን ሐቁን የማጠብቀው ብለው እንደ ቁጭ ብድግ አደረጉት። ዑመር ያስፈራሉ። እንዲህ ካለ አለንጋም አለው። ያልተቀጣውን ሁሉ ይቀጣሉ ሜዳ ላይም ካገኙ። ከዚያ ዑመር እንደዚያ ሲሉ ልጅ ዝም ብሎ አዳመጣቸው። እንደሚያሸንፋቸው ያውቃል። ዝም ብሎ አዳመጣቸውና እኔ ጥያቄ አለኝ አላቸው ምንድነው ጥያቄ ሐቅ ያለው ለአባት ብቻ ነው ወላ ለልጅም አለው አላቸው ለልጅም አለ እንጂ አሉ ዑመር ጋር ቢሆንም ምናምን እንዲህ አድበስብሶ ማለት የሚባል ነገር የለም ከሊማ ለሃ ሐቁሃ አለው እንጂ ለልጅም ፈማ ሐቁል ወለድ ያለ الوالد እስቲ ልጅ ከአባቱ ማግኘት ያለበት ሐቅ ምንድነው አላቸው ጥሩ እናት ሊመርጥለታል ጥሩ እናት መርጣችኋል? ጥሩ እናት ከመረጣችሁ በቃችሁ። አልኡሙ መድረሰቱን አልኡሙ መድረሰቱን خلاص ጥሩ አይ ጥሩ እንግዲህ ጥሩ እናት መርጣችኋል። አየኽታረ ለሁ ኡመህ እኮ ወላሂ ጥሩ እናት ከመረጥክ በቃ ብትሞት ብትታሰር ብትለቅ ምናምን እሷ ካልሞተች በስተቀር አትጥለውም تفدي بحياتها من اجل هذا الولد طيب አለ አሁን ልጁ አሸንፋቸው አንድ አላቸው ሌላ ከዚያ ሲወለድ ደግሞ ጥሩ ስም ሊያደርጉለት ስም ሞልቷል ወይ ደግሞ ስለ ስም እኛ ጋር ሸምሰዲ ሰዓዳ ሐሊማ አይደል ምላቸው ያ ሰላም ማይባል ስም አለ እንዴ ደግሞ ለስም ሸምሰዲን ተብሎ ሰርቆ አገኘሁት እዚያ እስር ቤት ገብቼ ይሄ የሌቦቹ ዋና ነው አሉ እንዴ ማነው ሸምሴ ይሉታል አዎ ሸምሴ በሉ ሸምሰዲን አትበሉ ሸምስህ ነው ያንተ እንጂ ይህ ሸምሰዲን ሁሉ ሌባ ኧረ ተው ከዚያስ ለአቅመ አዳም ከመድረሱ በፊት ገና አፍ መፍታት ሲጀምር አን ዩዓሊመሁ ዲነን አላ እነዚህ ሶስት ነገሮች ይሄ ነው አሉ እሻራች የኔ አባት ከነዚህ አንዱንም አላረገልኝም አ ሶስት ነው ሶስት ነገር ነው የማቆቀው ስለ ዑመር ሌላ አለው ህቁቆች አሉ ሌሎቹ ላኪን ዑመር ያሉት ሶስቱን ነው ማስተውስ የኔ አባት አንድም ነገር አላረገልኝም ከነዚህ አላቸው እንዴት እናቴ እንዲህ መርጦ ሳይሆን ዝም ብሎ ተራፊት ነው ያገባል። ከተራፊት ነው የወለደ እንኳን ለኔ ልትሆን አይደል ለራሷ ያልሆነች ሀቂድ ሸይ ላይ ይዕጢድ አሸሸ ገዳሚ የምትል ሴት አግብተህ ልጅ ዘመን ዘፋኝ ሆነ ትላለን? እናቲቱ ከተወለደ ጀምሮ ሙዚቃ ነው የምታሰማው። ከዚያ በኋላ አፉ ሲፈታ በሂሩት ዘፈን አፉን ፈታለች ነው ኡሙ ኩልሱም ዘፈን አፉን ፈታ ምን አድርግ ነው የምትለው እናቲቱ ገና ስትወልድ ጀምራ ቁርአን የምታሰማው ሰው ሁል ጊዜ ሱለይት ሱለይት ነው የሚመስለው ይህ ነው الأم مدرسة إذا أعددتها أعددت شعبا طيب الأعراق ማለት ይሄ ነው ስም ደግሞ ካላጣው ስም ጁዓል ነው ያለኝ ጁዓል ማለት እኮ አራንከብል ማለት ነው ይሄ ይሄ ይሄ ነፍስ ይሄ ፍጡር የሚገርም ፍጡር ነው። ጭቃ እንኳን አይነካም። ፈልጎ አር ነው አድቦልቡሎ እሱን ነው የሚነዳው። በሱ ነው የሚታወቀው። ደግሞ ይሄንን የሚያደርገው በአፍንጫው ነው። የሚገፋው በአላህ ስም ጠፍቶ ለልጅ ይስቷል ትላለህ ለምን ለምን ለነገሩም አሁን ስሞች ቹቹ ሚሚ ለሚስ ምንድን ዝም ብሎ አንዱ ለሚሰው እሱማ ምን አንዷ እናት ጥላሁን ትላለች፣ አንዷ ደግሞ ከበደ ትለዋለች። እስቲ በአላህ እንደ የፈለገው ቢሆን ልጅህን ከበደ ብለህ ባገኘው እ ኧረ በኔ ነው ከበደ አለ እኔ ከዚህ ቢዝ ከበደ እላለሁ ምን ነው የሚከብደኝ ከዚያ አንዲት ሐርፍ እንኳን አላስተማረኝም ማለት አንዲት ሐርፍ እንኳን አለ ዑመር ወዲያው ለወጡ አቋማቸው ስማ አሉት አንተ መጀመሪያውኑ ረጋግጠኸው ያመጣኸውን ልጅ ነው እንዴ እንዲህ አረገኝ የምትለው? አንተ ሐቅህን ተወጣ አሳድገ ቢሆን ኖሮ እንደዚህ አይሆንም። ቢሩ አባኩም ተበርኩም አብናኩም እውነት ጥሩ ልጅ እንድታገኝ ትፈልጋላችሁ? ጥሩ ልጆች ሁኑ እናንተ። አንዳንዱ እኮ ማዘር መጣች ፋዘር መጣ እያለ ያሳድገዋል ልጁን። ፋዘር እና ማዘር ለነሱ ይሆናል። عندي لجي كونو حبيبي نعم هذه الحاجة الوحيدة ربنا مورثها للبني آدم إلى أن تقوم الساعة هي بر الوالدين. بريت والديك عيالك يموتوا وأولاد أولادك يجوا أو محاسن محاسن إلى أن تقوم الساعة. الرزق ما يمتلك. لو خليت ملك لو خليت فلوس لو خليت دنيا لو خليت ذهب لو خليت أي شيء ممكن بمرنون قرن قرنين ثلاثة قرون 600 400 سنة يروحوا إلا بر الوالدين هذه بر الذ- الوالدين ورث ما تنقطع أبدا إلى أن تقوم الساعة هذه الذخيرة أي نعم ذخيرة في الإسلام بروا آباءكم تبركم أبناؤكم አንዱ አባቱን ከልጆቹ ጋር ከሚስቱ ጋር ምናምን ማድረግ ስላልፈለገ የሆነች ጓዳ ሰርቶ እዚያ ለብቻው አስቀምጦታል። ልጅ ተወለደ፣ ልጁ አደገ፣ ደረሰ። ይህንን ያያል ይህንን ያያል። በጣም አንድ ቀን ትምህርት ቤት ውስጥ አስተማሪው ምን አለ? እስቲ መኖር የምትፈልጉበትን ቤት ስላችሁ አምጡ አላቸው። ሳለ ሳለ ቤቱን ሳለ በሙሉ መኝታ ቤቱን፣ ሽንት ቤቱን ምናምን ምናምን ሳለና በሩ አጠገብ የሆነች ክፍል ሰራ። ኋላ ለአባቱ ያሳያል አንድ ልጆች ሁል ጊዜ ሲሰራ ለአባት ለልጅ ለእናት ያሳያል። ይኸው ለትምህርት ቤት የምወስደው እያሉ የቤት ስራ ማለት ተሰኘው ይቺ ክፍል ምንድናት ናት አለው አባትየው ይቺ አንተ ክፍል ናት አለው እንዴት አለው የአንተ ክፍል ናት አለው እንዴት አለው ይቺ አንተ ስታረጅ ይኸው አባቴ ልጅ አይደል ያደረከው አንተ አንተ ምስ እዚያ ነው ማለት ነው ለካን ይህ ልጅ ገና ያኛው እንኳን እየጠበቀ አልነበረም እንዲህ ያደርገኛል ብሎ ሲደርስበት ነው ያወቀው ይሄኛው ግን ገና ሳያረጅ እድሜ እዚያ የደረሰ እንደው የምወረወርበት እያለ እኮ ሲጨነቅ ሊኖር ነው። አየህ አላህ እየቀጣው እንዴት እንደመጣ كما تدين تدانه أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحب ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته